وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد ውድ የተፍሲር ትምህርት ተከታታዮች በያላችሁበት ሁናችሁ ይህንን ፕሮግራም የምትከታተሉ ሁሉ ዛሬም እንደተለመደው ከሱረቱል አንዓም ከመቶ አንደኛ አንቀጽ ላይ እንነሳለን የት እንደርሳለን ሁኔታውን እንግዲህ እናያለን ቀጥለን በዲዑ ሰማዋቲ ወልአርድ ነው የሚለው አላህ ራሱን ሲያሞግስ አላህ በዲዑ ሰማዋት እኒህን ሰፋፊና ግዙፍ የሆኑ ሰማያቶችን የፈጠረ ነው። በዲዕ ማለት መፍጠር ብቻ ሳይሆን ተመሳሳይ በሌለው መልኩ ከዚያ በፊት ተሰርቶ በማያቅ መልኩ ወይም ከዚያ ኋላም በማይሰራ መልኩ በብቸኝነት የፈጠራቸው ነው ሙብዲዑሁማ ወኻሊቁሁማ ወሙንሺኡሁማ ወሙሕዲሱሁማ ይላል እብኑ ከቲር የአላህ ስብሓንሁ ወተዓላ ሀያልነትን ለመግለጽ ሰማያትን የፈጠረ ሰማያትን ያስነሳ ሰማያትን ያስገኘ ጌታ ነው አላ ገይሪ ሚሳልን ሰበቅ ከዚያ በፊት ምሳሌ የሌላቸው كما قال مجاهد السدي ومنه سميت البدعة بدعة مبدع بديع بدعة يميلو قال عندنا አዲስ መፍጠር ማለት ነው ለአላህ ስብሓነሁ ወተዓላ ሙብዲዕነቱ ሲናገር እያሞገሰው ነው لأنه لا نظير له لها فيما سلف ሰማያትና ምድርን በመፍጠር ተወዳዳሪ የለውምና አና የኩኑ ለሁ ወለድ ታዲያ ከየት ነው ልጁ የሚሆን የሚኖረው ከማን ነው የሚወልደው ለምን ያስፈልገዋል አና የኩኑ ለሁ ወለድ لأنه بديع السماوات والأرض الله ሰማያትና ምድርን የፈጠረ ጌታ አንድ ልጅ አንድ ሰው ኢሳን የሚያህል ተጠላቱ መከላከል እንኳን የማይችል ምን ያደርግልኛል ብሎ ነው እሱን ልጅ አድርጎ የሚይዘው ሰው እኮ ልጅ መውለድ የሚፈልገው ሲደክም እንዲጦረው ነው አይኑ ሲጠፋ እንዲመራው ነው ሲደክም እንዲደግፈው ነው ሲታመም እንዲያሳክመው ነው ሲታረዝ እንዲያለብሰው ነው አላህ ዒሳን ልጅ የሚያደርገው ምን ፈልጎ ነው አላይ ሒሳብ አና የኩኑ ለሁ ወለድ ወለም ተኩን ለሁ ሳሒባ ሚስት የለው ለም ተኩን ለሁ ሳሒባ አትኖረውም አይደለም እቺ ተኩን ለም ከገባችበት ተንቀልብ ኢለ ልማዲ ላ ማ ካነ ለሁ ሳሒባ ማለት ነው ለም የሊድ ወለም ዩለድ ለም የሊድ ትርጉም ምን ማለት ነው ለም የሊድ ንገሩኛ ለም የሊድ አይወልድም ነው አርጅቷል ማለት ነው አይወልድም ማለት እኮ ወደፊት የማይወልድ በቃ በቃው ማለት ነው እ ለም የሊድ ማለት ለም አልወለደም፣ ወለም ይውለድ አልተወለደም ነው። ለም ከገባበት ሙዳሪዕ ቢሆንም ፊዕሉ ሙዳሪዕ ቢመስልም ማዕናውን ይቀይራል። ለም ሐርፉ ነፍይን ወጀዝሚን ወቀልቢን ይባላል። በነሑ ለም ሲገባ የገባበት ፊዕል ምን ይሆናል? ሐርፉ ነፍይን አፍራሽ ነው። ወጀዝሚን ሱኩን ያደርገዋል። وقلب معنى مكيروان لم حرف نفي وجزم وقلب أن يكون له ولد كيف لجين وروان ولم تكن له صاحبة ها ميست ساعة نورو وخلق كل شيء كل النجر يفتره وياله وهو بكل شيء عليم كل النجر جيتا لمن انه ليجي يعلو مثلو تعتفروا وي ሌላ ቦታ ላይ ምን ይላቸዋል አላህ ወቃሉ እተኸዘ አራሕማኑ ወለዳ አላህ ልጅ አለው አሉ ካፊሮቹ አይሁዶችም ክርስቲያኖችም አላህ ልጅ አለው አሉ ለቀድ ጅእቱም ሸይአን ኢዳ መጥፎ ቃል ዙልም ቃል ላይ የተናገራችሁት وخلق كل شيء وهو بكل شيء عليم فبين تعالى أنه الذي خلق كل شيء كل النجر يفتر السنة والله وأنه بكل شيء عليم كل النجر يقال الله فكيف يكون له صاحبة من خلقه تناسبه ذلكم الله ربكم ያ ከላይ የነገርናችሁ ሁሉን ነገር የሚያቅ ሰማይና ምድርን የፈጠረ ልጅም የለውም የምንለው ሚስትም የለውም የምንለው አላህ ነው ጌታችሁ ነው ذلكم الله ربكم لا إله إلا هو كسو ليلة ليلة أم لا كلم لا إله إلا هو كسو ليلة منم بتكتكل ب بأقبابه يمين ملك كسو ليلة يلم إن فاعبده لا إله إلا هو خالق كل شيء كل النقر يفتره فاعبدوه اسم بتشاملكم فاعبدوه لا غيره كسو ليلة ما نمدات تاملكم اسم بتشاملكم وهو على كل شيء وكيل الله يهل وكيل نو يهل هالافي نو وهو على كل شيء وكيل حفيظ عند من مدبقوا نجر اللوم لا تدركه الأبصار لا تدركه الأبصار يسوائنوش عيدر سبتم عاقينوتم شرسو اندينو እንዲህ ነው بلو اندي بلو مقلت ان يسل ድርሻ አይደርስበትም لا تدركه لا تدركه الأبصار وهو يدرك الأبصار الله ግን ሁላችንንም የሁላችንንም አይን طرفة عين እንኳን لا تخف عليه خافية وهو اللطيف الله سبحانه وتعالى አዛኝነው አልኸቢር ውስጥ አዋቂ ነው ለጢፍ የሚለው ነገር ውስጥ አዋቂ ለማለትም ይጠቀሙበታል ረሒም ለማለትም ይሆናል اللطيف لاستخراجها الخبير بمكانها أي لا يراه شيء وهو يرى الخلائق لا تدركه الأبصار مالت የትኛውም አይን ልይ ብትል አትደርስበትም هو يدرك الأبصار ያያቸዋል ለማለት ነው አለው ምን ነው አይኖች ያውታል ውጁሁ የውመይዝ ናዚራ ኢላ ረቢሃ ናዚራ አላለም እንዴ ይታያል አላልንም ነበር ታዲያ ምን ማለት ነው ከዚህ ጋር እንዴት ታገናኙታላችሁ እ يوم القيامة إنكم سترون ربكم كما ترون القمر ليلة البدر يقام كان تاوت አላችሁ የዚያም ቀን ቢሆንም من غير إدراك ነው ያያል ማለት ሁሉን ነገር ስለ አላህ አይቶ እኔ አንተን አይተህ አይተኸኝ አንተን እኔ አይቼ እንደምንገልጸው መግለጽ በምንችልበት አይደለም የምናየው نعم المزيد هو الرؤية الله አረ የምለው ምን ነው ነብዩ አይተዋል ለይለቱል ሚዕራጅ ተብሎ ይነገር አልነበረም እንዴ ይሄ የመውሊድ ኪታቡ ሁሉ እንዴት ነው ነገሩ እ ጠበቀው ሰይና አድና መቅረባቸውስ እሺ أو في الصحيح النبي صلى الله عليه وسلم من زعم أن محمدا أبصر ربه فقد كذب لك عائشة محمد አላህን አይተዋል ብሎ የሚያወራ ሁሉ በነብዩ ላይ ዋሽቷል ከጠይቀው ራሳቸው ኑሩን አነ አራሁ ብርሃን ነው እንዴት አየዋለሁኝ ኑሩ ሰማዋት ነው አላህ እንዴት እችላለሁኝ ሙሳ ሊ ብለው ጠይቀው فانظر إلى الجبل لتوكر فلك أو. آه. فانظر إلى الجبل أنت ملكت فإن استقر منا فإن استقر فسوف تراه فسوف تراني فلما تجلى ربه للجبل جعله دكا تصعيك موسى انت አሁን موسى محمد መሐመድም ያንን አዩ ማለት አይታሰብም ነብዩ ሰለላሁ ዐለይሂ ወሰለም ኑሩን አና ان እንዴት ما የማየው ብለዋል እንዲያውም አይሻ በሌላ ሪዋያቸው እኮ فقد كذب على محمد لم يلد لا من زعم أن محمدا رأى ربه فقد كذب على الله بلوان الله يالو لا تدركوا الأبصار يا الله عايتوال مالتكو ين يستباب بلال وثبت في الصحيح إن الله لا ينام ولا ينبغي له أن ينام الله يتنيم أرى متنيات ما يتقبوا السن يمي هالقيتا انقلف እኮ ይሄ ምን መሞት እኮ ነው يخفض القسط ويرفعه ميزان كف زق ሲያረገው ነው የሚኖረው يرفع إليه عمل النهار قبل الليل وعمل الليل قبل النهار የቀን ስራ ከሌሊት በፊት የሌሊት ስራ ከቀን በፊት ይደርስለታል ሒጃቡሁ ኑር ሽፋኑ ብርሃን ነው አዊ ናር እሳትም ነው ብሏል لو كشفه لأحرقت سبحات وجهه ما انتهى إليه بصره من خلقه يعني برهانون بيقفوا السنيا يهلو عينه يقاتل نبر አይችልም ነበረ وفي الكتب المتقدمة إن الله تعالى قال لموسى لما سأل الرؤيا موسى إنه لا يراني حي إلا مات موسى لتاي فلقان كايهي تموتاله ممت تفلق ልታይህ ብሏቸው ነበር ይላል አሉ መጽሐፍ ቅዱስ እንግዲህ ሰሒህ ይሁን አይሁን አይታወቅም ቁርአን ያለን ፈንዙር ኢለል ጀበሊ ነው ፈኢን እስተቀረ መካነሁ ፈሰውፈ ተራኒ እንጂ እኔን ያየ ሁሉ ይሞታልና ልትሞት ከፈለክ ነው የምታይህ ብሏቸው ነበረ ወላ ያቢሱን ኢላ ተደህደ አይ ተደዕሰር አላህ نعم ولتصنع على عينك زي بلت ሞልተው ስንት አለው ታዲያ እንዴ አህባሽ ለምን ተሸምቶ መጣ ታዲያ እሱ እንዲላል ገንዘብ ክፍል ነው እንደውም ያመጣናቸው ወደ ኢትዮጵያ ነው በጀት በጅቶ ታዊል ያደርጋሉ አሽዓሪዮቹ አሻ እንትና እኮ አህባሽ እኮ ታዲያ አሽዓሪ ነኝ እንዲል ከአሽዓሪ የሚመቸውን ከማቱሪድም የሚመቸውን ከሙዕተዚላም የሚመቸውን ከጀህሚያም የሚመቸውን ሰብስቦ እኮ ነው አህባሽ መዝሃቤ ነው ያለው ይህንን ነው የድሮ ሰዎችም ከሱ ይህንኑ የመሰለ የተናገሩ ሰዎች ነበሩ فلما تجلى ربه للجبل جعله دكا وخر موسى صعقا فلما أفاق قال سبحانك تبت إليك وأنا أول المؤمنين نفي هذا الأثر الإدراك الخاص لا ينفي الرؤية يوم القيامة ይህንን እንዲህ ያለውን ነገር አደርሱበትም እውነት ማለት የቂያም ቀን ማየት አይቻልም ማለትን አያመለክትም فأما جلاله وعظمته على ما هو عليه تعالى وتقدس وتنزه فلا تدركه الأبصار ولهذا كانت أم المؤمنين عائشة رضي الله عنها تثبت الرؤية في الدار الآخرة وتنفيها في الدنيا وتحتج بهذه الآية بدنيا متيت من بالنا قر يلم بآخرة قني التايال لنبر عائشة فالذي نفته الإدراك الذي هو بمعنى رؤية العظمة والجلال على ما هو عليه فإن ذلك غير ممكن للبشر ولا للملائكة ولا لشيء قد جاءكم بصائر من ربكم ما وجه ما تولى متولاتشوال بصائر مالت بمعنى حجج ما ماش وجه بصائر من ربكم بصيرة على بصيرة على علم وحجة وبينة قد جاءكم بصائر من ربكم فمن أبصر فلنفسه ما سرجعون يأوك لرسوله فمن اهتدى فإنما يهتدي لنفسه ومن عمي فعليها بل إلا ومن ضل ها فإنما يضل عليها ومن عمي يتدنبسها أي ما سرجعون على إن بلو زن بلو سمتون دال سمى جنو دبال بسولو ميال براسو ليرو فعليها وما أنا عليكم بحفيظ إن إن أنت تتغبك عيد لهم أيضا لهم بلا تشونوك لمحمد صلى الله عليه وسلم أي بحفيظ بل أنا مبلغ بل والله يهدي من يشاء ويذل من يشاء وكذلك نصرف الآيات ልክ እንደዚህ አድርገን ነው አንቀጾችን የምንቀያይራቸው እንድታውቁትና ወሊየቁሉ እንዲሉ እናንተ እንድታውቁትና فصلنا الآيات في هذه السورة من بيان التوحيد وأنه لا إله إلا هو هكذا نوضح الآيات ونفسرها ونبينها في كل موطن لجهالة الجاهلين على واقعوش سلما يوقو وليقول المشركون والكافرون المكذبون وليقولوا ليلو كافروቹ درست ተምረሃል ማለት كان لفوت متعفتش تمرها ነው ያመጣኸው እንዲሉ درست يا محمد من قبلك ودارست من قبلك كأنت بفيت ينبروا سنسوج عطنتهل من أهل الكتاب وقارأتهم كالنسو قار تمامرها المالتنا وتعلمت منهم كالنسو تمرها متهل دارست تلوت خاصمت جادلتم ተብሏል ከነሱ ጋር ተከራክረህ ተከራክረህ ሲገባህ የሆነ ነገር ይዘህ መጥተህ አዲስ ነገር ወህይ ወረደልኝ ትላለህ ሌላ ቦታ ላይ ምንድነው ያሉት وقال الذين كفروا إن هذا ይህ አይደለም ኢላ ኢፍኩን ቅጥፈት እንጂ አንተ ያመጣኸው افتراه محمد የቀጠፈውና وأعانه عليه قوم آخرون ሌሎች ሰዎች በዚህ ላይ የተባበሩት ከመጽሐፍ ሰዎች فقد جاءوا ظلما وزورا በዚህ ጉዳይ ላይ እነሱ ግፍና ውሸት ነው ያመጡት وقالوا اساطير الاولين اكتتبها اكتتبها ማለት አጽፏታል ባካችሁ ጻፉልኝ እያለ እሱ አይጽፍም አያነብም እሱ አጽፎ ይህንን ያመጣውላችሁ ይላል فيتملى عليه بكرة واصيلا አጽፏታል ጧት ማታ ትነበብለታለች እሷን ያሐፍዝና ይመጣና ነው ወረደልኝ የሚለው እንዳሉት አይነት ነው ይሄ ሱረቱ አልፉርቃን ያለው ሱረቱ المدثر ላይ ደግሞ እንዲህ ይላል إنه فكر وقدر فقتل كيف قدر ثم قتل كيف قدر ثم نظر ثم عبس وبسر ثم أدبر واستكبر فقال إن هذا إلا سحر يؤثر إن هذا إلا قول البشر على ولد المغيرة ሊሰልም ትንሽ ጠጋ ጠጋ ብሎ አንተም አንተም አበል ወሊድ ሲሉት إن هذا إلا قول البشر على إن هذا إلا قول البشر ولنبينه لقوم يعلمون لم يوقوا السوج للنبرار رونه وكذلك نصرف الآيات وليقولوا درست ولنبينه لقوم يعلمون ليجعل ما يلقي الشيطان فتنة للذين في قلوبهم مرض والكافية في قلوبهم يبينه لقوم يعلمون لم يوقوا سوج نونجي ما يوقوا سوج ما دروا مكو آه، من بثمنا اتبع ما أوحي إليك ወደ አንተ የተወረደልህን ያለ መጨመር ያለ መቀነስ ተከተል አላቸው ነብዩን አለይሂ ሰላቱ ወሰለም መልእክተኛ መሐመድ ሆይ اتبع اقتدي اقتفي تكتل واعمل به ما أوحي إليك من ربك كجيتها يتورد, يتورد الليل تكتل كالسليل عمارات أتفلق يتشال نقر يلم لا إله إلا هو كالسليل لا أملاك يلم وأعرض عن المشركين كتاوت أملاك وجه الله كم يقاروا السوج الجين أنسى ቀይር አቅጣጫህን ቀይር ጀርባህን ስጣቸው አዕርድ ወለው ሻ አላህ ማ አሽረኩ እንግዲህ እሳቸው ያ አላህ እንዲሁ ነው ሊቀሩ ነው እንዲሁ ሳላስተምራቸው እንዲሁ ሊከስሩ ነው እንዳይሉ አላህ ቢሻ ኑሮ እኮ ሽርክ ውስጥ አይገቡም ነበር መሺአ ቀደርያ አለ እነሱ ላይ እንደሚያሻርኩ ያውቃል አላህ እንደሚያሻርኩ አይ በል ለሁ ልመሺአቱ ወልሕክማ ፊማ የሻኡሁ ወየኽታሩ ላ ዩስአሉ አማ የፍዓል لم نعرف አረክ لا يتأيكم ولو شاء الله ما أشركوا وما جعلناك عليهم حفيظا أنتن بالنسو لاي تطلاباكنا في الناس على ركوهم وما أنت عليهم بوكيل النسو توقعي ما لهم من قرب التانجي كذي أبالا النسو سلع الشرق وأنت تتكتم أي حافظا تحفظ أقوالهم وأعمالهم وما أنت عليهم بوكيل أي موكل على أرزاقهم وأمورهم إن عليك إلا البلاغ أنت منقر قرنجي لا يلبه فذكر إنما أنت مذكر لست عليهم بمسيطر أفقد جاي للهم إنما عليك البلاغ وعلينا الحساب أنت منقر اللبه إنيا حسابه إنيا نو إنيا الحساب من نارك أتشو إن عليك إلا البلاغ ولا تسبوا الذين يدعون من دون الله ከአላህ ሌላ የሚያመልኩትን ነገር አትስደቡ ከአላህ ሌላ የሚመለክን አትስደቡ ለምን ፈየሱቡ ላህ አድወን ቢገይሪ ዕልም ያለ አግባብ አላህን ያለ እውቀት ተነስተው እናንተም አምላካችሁን እንሰድባለን ብለው የእናንተን አምላክ አላህ ሊሰዱ ይችላሉ ስለዚህ ተጠንቀቁ ለምን የማያውቅ ሰው አሁን እልህ ነው ወገናዊነት ነው እንጂ አስቦበት አይደለም የሚናገረው። ብዙ ሰዎች የሚሉት ነገር አላቸው። ነብዩን ዓለይሂ ሰላቱ ወሰላም ሲሳደቡ ለምን የነሱን አምላክ ሳንሳደቡ? ማን ነው የእነሱ አምላክ? ዒሳ ኢሳን መስደብ ይፈቀድልናል እንዴ በእስላም ለኛ? ነቢዩ ዒሳ ሚን አልዓዝም እኮ አንድ ናቸው። ኡሉል ዓዝም ከሚባሉት ከአምስቱ ምርጥ ነቢያት አንዱ ነው። እንዴት ከኡሉል አዝም አንዱ የሆነን ሰው ሳደባለ ትላለህ? እነሱ መሐመድ ስለሳደቡ እነሱማ ከፍረዋል። ኩሉን አመነ ቢላሂ ወመላኢከቲ እኮ አንድም ሰው ላ በይነ አሐድ ሚን ሩሱሊ ነቢያት በሁሎችም ነቢያት ነው እንትን የምንለው በሁሎችም ነቢያቶች ነው የምናምነው ኩሉን አመነ ቢላሂ ወመላኢከቲ ወኩቱቢ ወሩሱሊህ ላ ኑፈርቁ በይነ አሐድን ሚን ሩሱሊህ እንኳንስ እንደዚህ በአምላክ ደረጃ የሚይዙትን አይደለም አንዱ አብዱልቃድር ጀይላኔ ምንም አይጠቅመውም ኑር ሁሴን ብዙም አይጠቅመውም አይጎዱህም ስለዚህ እንዲያው ብትተዋቸው ይሻላል ወደ አላህ ብቻ ግባ ለማለት የአንተ ጀይላኔ ይሄ የተሰቀለ ኮት እኮ አውርዶ መስጠት አይችልም አላም ሲናደድ ይቆያል ታዲያ አንተ አላህ አስኮት አውጥቶ አውልቆ እንትን አውርዶ ይሰጣል አለው ትዝ እንግዲህ ማን ጋር እየተቃለደ እንደሆነ የሚናገረው ስለማን እንደሆነም አልገባውም እሱ የታየው ብቻ ሰውየው ማናደር ነው የሰውዬ ሲሳሳት ማን ያሳሳተው አስተማሪው የጥራዝ ነጠቁ እንደኔ ገና ጀማሪው ሄዶ የሚሰጠው ምሳሌ ያስቀመጠለት አቀራረቡ ለሰውየው እልህ የሚከፍት ነበር። ብዙ ሰዎች እንደዚህ ይላሉ። እስቲ ጂላኔን ጥራው አሁን፣ እስቲ ኑር ሁሴንን ጥራው ይድረስልህ፣ እስቲ እንየው አይባልም አይባልም። አስሉ የወደደውን ሰው የወደደው ነገር ነው ወደ አምልኮት የሚወስደው አይደል? ከአምልኮት ወደ ውዴታ ታመጣዋለህ። ከዚያ በኋላ ውዴታው ገፍቶ ሲሄድ ወደ አምልኮት ሊቀየር እንደሚችል ቀስ በቀስ መንገር ነው እንጂ ውደድና አትውደድ ያልከው እኮ ይመስላል። እወዳለሁ ነው የሚለው እንጂ አመልካለሁ እኮ አይልም። እሱ ያ ውዴታው ወደ አምልኮት ተቀይሮበት የተበላሸበት መሆኑን ማስረዳት ነው እንጂ ጠላትነት ለመፍጠር ከፈለግ ለአንተም አደጋ ነው፣ እሱንም እልህ ታስይዘዋለህ። ብዙ ሰዎች እውነትን እንዲሁ በአግባቡ የሚነግራቸው ሰው ይፈልጋሉ ሊረዱም ዝግጁ ናቸው አስቀድመህ ግን ካወገዝካቸው ከሰደብካቸው ካጣጣልካቸው አይቀበሉም ስለ ሽርክ ሲነገር ስለ ጀበና ስናወግ ተንደርድሮ ሄዶ ለአብዶዬ ቡና የተጣደውን ጀበና በርግጫ ብሎ ሰበረው ምን ተከሰተ ከቤት ተባረረ በሰው ቤት እኮ ነው ደሞ እዲሁ ጉልቻ ያዘ የሚስተው ያንዳንድ ጎረምሳ አለ አይደል ምንም የሌለ በቃ ልብሱ ተተኩሶ ምሳ ተዘጋጅቶ ቁርስ ተዘጋጅቶ የሚጠብቀው እና ሄዶ ኪታብ ቀራ መስጂድ ውስጥ ሰማ የኛ ቤት የሚሰራው ራሱ ነው አለና አሁን ተጥዶ ነው ያለው እንትኑ ብሎ ሄደ እንዴ በካልቾ ሲለው ምንድነው ሲባል ይሄ ኩፍር ነው ይሄ ሽርክ ነው ነው በቃ እሺ ናዲያ ሽርክ ቤት ምን አለ አንተ ከነገ ጀምረህ እንዳትገባ የት ይደርስ በስከማታ ይታረቃሉ ሲባል እንዳይመጣብን አሁንም ከኢሻ በኋላ መልእክት ለአንድ ቀን ጓደኛ ጋር ይታደራል ሁለተኛ ቀን ኦ የእናቱን ጀበና ሰብሮ የመጣ ነው አሉ አራባሩ ቤቴ እንዳይመጣ እና የሰው ቤት ያበላሻል እኔ እኔ ብቻ ሰብሬ ልቀር ነው ወይ አንተም ስበር ይላል ስለዚህ እንዲህ ያለ ያስተምሩ ዘዴ መጥፎ ነብዩ አለይሂ ሰላቱ ወሰለም አባት እናቱን የሚሳደብ ሰው የአላህ ለዓና ይውረድበት አሉ አንድ ቀን እንዴ ደግሞ የአባት እናቱን የሚሳደብ خلق አለ አሉና ጠየቋቸው አዎ ዘንድሮ አይደሉማ በእነሱ ጊዜ አባትና እናት ተሰደባል አሁን እኮ አባትና እናት መስደብ በተለይ በዘመናዊ ስልም ይሄ መሀይም ሽሚው መጣብን ምናምን ማዘር እያየችን ነው ወደኛ የዚያን ጊዜ ሰሃባዎች ሲጠይቋቸው ነብዩ ሰለላሁ ዐለይሂ ወሰለም ለነሱ የሚገባ ነገር ነገሩ። ለዛሬው ሰው ግን ራሱም ቃሉም ይገባል አለ ተግባሩ አለ ምን እናቱን የሚሰድ ብቻ ነው እናቱን የሚገላ አባቱን የሚገላ አይደል የዚያን ጊዜ ግን እንዴት ነው كيف يسب والديه يا رسول الله يسب ابا الرجل فيسب اباه ويسب ام الرجل ويسب امه የሰው አባት ሰድቦ አባቱን የሚያሰድብ የሰው እናት ሰድቦ የራሱን እናት የሚያሰድብ ባለጌ ልጅ የአላህ ለዓና ይውረድበት እንግዲህ ገና ሰዎች ጋር ተጣልቶ ሌላ ሰው አባት ተሳድቦ አሰደበ የተባለ ልጅ የላና ከወረደበት በፊት ለፊት የተሳደበስ ምን ሊበጀው ነው? እነሱን አላህ ምን አለ? ወላ ተቁል ለሁማ ኡፍ ኡፍ፣ እንግዲህ ጀመርሽ አትበል፣ እንግዲህ ጀመርክ አትበል። አባትክን አንዳንድ አባቶች እኮ ቆስጣና አባቶች አሉ ምንም ለነሱ ቪላ ሰርተ ፎቅ ሰርተ ብታስቀምጣቸው አሁንም በእነሱ ስር መሆንክን ማረጋገጥ ይፈልጋሉ። የት ልሰር ነው? እዚህ ደርሼ ልመጣ ነው። አትሄድ፣ እሺ ብለህ መመለስ አለብህ። አንዳንዱ እንዴት መጣው እባክህ አባት ቪላው ትዝ አይለው ትዝ የሚለው ያ ህፃን ልጅ ያ ትናንት ምን ያደረገ የነበረው ልጅ ጥሎት መሄዱ ረግጦት መሄዱ ነው። ቆይ አንተ አታውቅም የሚል እኮ አለ አንድ አባቱ አላሁ አክበር አባቶች ሌላ ሰው የፈለገው አታውቁም ቢላቸው ችግር የለም ልጅ አታውቅም ካላቸው ግን አለቀላቸው አንዳንዶቹ የማይቀበሉ አሉ ዱላም ያነሳሉ አቅም ካላቸው ጃንጥላ ነው የሚያነሱት በከዘራ ነው በዛ በምርኩዛቸው ምክንያቱም ይሄ እኔ በላይ ነኝ ብለው ነው የሚያስቡት እኔ አውቃለሁ ነው የሚሉት አንዳንዶቹ ጀዛሁሙላህ ኸይር ያ የልጆችን ትቢት ምናምን ስለሚያውቁ ይተዋቸዋል አንተ ታውቃለህ ማለት ይጀምራሉ አንተ ነው የምታውቀው አዎ ችግር የለውም ይሄም ጥሩ ነው ግን እንዲህ ሞራላቸውን ጠብቀው የሚኖሩ ማን ይናገረኛል የሚሉትን ሰዎች እዚያው እንዳሉ ነው መጠበቅ ያለብን لا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم كذلك زينا لكل أمة عملهم ልክ እንደዚሁ ለእያንዳንዱ ህዝቦች ተግባራቸውን አስውበንላቸዋል ثم إلى ربهم مرجعهم ለዚያ መመለሻቸው ወደ አላህ ነው فينبئهم بما كانوا يعملون ይሰሩት የነበረውን ነገር ዋጋውን ክፍያውን በግልጽ ይነግራቸዋል ይላል አላህ النهي عن سب آلهة المشركين لئلا يسبوا الله አላህን እንዳታሰድቡ የሰዎችን አማልክት አትንኩ يقول الله تعالى ناهيا لرسوله محمد صلى الله عليه وسلم والمؤمنين عن سب آلهات المشركين يا مشركو اتشنا مالكت عتسدبوا الله عند التسدبوا سيلا الله اندي الال وإن كان له في مصلحة فكم قام ورو إلا أنه يترتب عليه مفسدة أعظم منها كتك من ناس قداتو يتيب التعلم لا تشعب مزادنا كنو من ناقر يالباتو وهي مقابلة المشركين بسب إله المؤمنين وهو الله لا إله إلا هو كما قال علي بن أبي طلحة عن ابن عباس في هذه الآية قالوا يا محمد لتنتهين عن سبك آلهتنا أو لنهجون ربك مكوش متو محمد هو يالو አማልክቶቻችንን ከመሳደብ ታቆማለህ አለበለዚያ የአንተን አምላክ እና እናወግዝልሃለን ለነህጅወነክ እንሰድበዋለን ለነህጅወነ آلهة إلهك ربك فنهاهم الله أن يسبوا أوثانهم وقال عبد الرزاق عن معمر عن قتادة كان المسلمون يسبون أصنام الكفار ጣዖቶችን እያመለኩ ነበርና ታቦቶችን كلكلاتشو فأنزل الله ولا تسبوا الذين يدعون من دون الله ومن هذا القبيل هو ترك المصلحة لمفسدة أرجح منها ما جاء في الصحيح أن رسول الله صلى الله عليه وسلم ملعون من سب والديه يا لتملا تابوتاتشو اندي ودواتشو اندي ودواتشو كله لين وچم سوچ تقباروتاتشو اندي ودو عصوا بن اللاتشو ثم إلى ربهم مرجعهم መመለሻቸው ወደ እሱ ነው ከዚያ እሱ ጀዛቸውን ይነግራቸዋል ነው وأقسموا بالله جهد أيمانهم የመጨረሻ መሐላቸውን በአላህ ማሉ غاية قسمهم لئن جاءتهم آية ليؤمنن بها ተአምር ከመጣላቸው ሊያምኑ ተአምር አሳየን እናምናለን አሉ ቁል ኢነመ ልአያቱ ዒንደ ላህ ተአምሮች እኮ አላህ ዘንድ ናቸው እንጂ እኔ እንደፈለግኩ የምመዛቸው ስፈልግ የማስቀራቸው አይደሉም። እሱ ነው ሲፈልግ የሚለቃቸው ሲፈልግ የሚገታቸው። ወማ ዩሽዕሩኩም አነሃ ኢዛ ጃአት ላ ዩእሚኑን። ለመሆኑ ሙእሚኖች ለሙሽሪኮች ነው ያሉ ሰዎች አሉ፣ ለሙስሊሞች ነው ያሉም ሰዎች አሉ። ይሄ ኺጣቡ ማለት ነው። وما يشعركم ايها المؤمنون وما يشعركم ለሙእሚኖች ነው እናንተ ሙእሚኖች ማን ነገራችሁ ምን አሳወቃችሁ انها ተአምሯ اذا جاءت ስትመጣ لا يؤمنون ካፊሮቹ ማያምኑ መሆኑን ማን ነገራቸው ምን አሉ መሰላቸው ለምን ተአምር አታመጣልንምና አናምንም ነበር ለምን አታሳየንም ይሄ ሁሉ ክርክር ከሚሆን ለምን የሆነ ነገር አታሳየንም እንደፊት ለፊታችን ይላሉ አሁን እንዲህ ሲባል ምን ትላለህ አንተ የለም አሳይተው ያው አይሆንም ታዲያ ነው አይደል የምትለው ይሄ መካ አካባቢ ውሃ የሚባል ነገር የለም ውሃ በውሃ ለምን አታደርግልንም ምንጭ በምንጭ ለምን አታደርገው የሶፋና የመርዋን ጋራ ለምን ወርቅ አታረግልንም የወርቅ ክምር አታረግልንም እንድናምንብህ ከፈለግ ይላሉ እንደዚያ ሲሉ አላህ ማድረግ ይችላል። እኔ ለምን አያደርግላችሁምና አምነው አን አናርፍም የሚሉች የሚሉ ሙስሊሞችን ምን አለ አላህ ወማ ይሽዕሩኩም አናሃ ኢዛ ጃአት ላ ዩእሚኑን ከመጣች የማያምኑስ ቢሆኑ ምን ታውቃላችሁ? ወኑቀልቡ አፍኢደተሁም ወአብሳረሁም ልቦናቸውንና አይኖቻቸውን እንቀይራለን ከማ ለም ዩእሚኑ ቢሂ አወለ መራ መጀመሪያ መጥቶ መጀመሪያ ጥሪው ሲደርሳቸው እንዳላመኑ ሁሉ ተአምሩ ከመጣ በኋላ ላያምኑ ይችላሉ ወነዘሩሁም ፊ ጡግያንህም ያዕመሁን እጥሜታቸው ውስጥ እየዋኙ እንተዋቸዋለን አላም وما يشعركم أنها إذا جاءت لا يؤمنون قيل المخاطب بما يشعركم المشركون وإليه ذهب مجاهد وكأنه يقول لهم وما يدريكم بشرككم إن أنت لكافر واتشمنا وما يشعركم تقولوا تفسرون بما تأسلم أمناتكم من الله لاتكم لا يؤمنون بها لا يصدقونها قل إنما الآيات عند الله أي قل يا محمد لهؤلاء المشركين الذين يسألون لك الآيات تعنتا وكفرا وعنادا لا على سبيل الهدى والاسترشاد إنما مرجع هذه الآيات إلى الله إن شاء أرسلها وإن شاء أمسكها له أنها إنها ونقلب أفئدتهم قال العوفي عن ابن عباس في هذه الآية لما جاهد المشركون ما أنزل الله لم تثبت قلوبهم على شيء الله يورد الله شون على القبل مسيروا ልቦናቸው ምንም መያዝ አልችላለች ወሩደት አን ኩል አምር አንድ ነገርን እንዳይቀበሉ አላህ አደረጋቸው ወኑቀልቡ አፍኢደተሁም ወአብሳረሁም ወነሑሉ በይነሁም ወበይነ ልኢማን እንዳያምኑ እናደረጋቸዋለን ወለው ጃአቱም ኩሉ አየትን ፈላ ዩእሚኑነ ቢሃ እኛ እንዳያምኑ ካደረግናቸው ተአምር የተባለ ሁሉ ቢመጣ አያምኑም ከማ ሑልና በይነሁም ወበይነ ልኢማን አወለ መራ መጀመሪያ ተአምሩ ከመምጣቱ በፊት እንዳያምኑ እንደሆኑ ሁሉ አሁንም አያምኑም ወላ ዩነቢኡከ ምስሉ ኸቢር ነው እኔ ይኸው ነገር ያለው ብዙ አትጨነቅ ነው የሚላቸው ወለው አነና ነዘልና ኢለይሂም ልመላኢካ ወደ እነሱ መላይካ ብናወርድና ቢነግራቸው ወከለመሁም ልመውታ ሙታኖች ተነስተው ያናግሯቸው ወሐሸርና عليهم كل شيء قبولا ሁሉን ነገር ፊት ለፊት ብንቀሰቅስላቸው ما كانوا ليؤمنوا إلا أن يشاء الله <coughs> الله ካልሻ በስተቀር በፍጹም አያምኑም ማ ካኑ ሊዩሚኑ ኢላ አን የሻ አላህ ስለዚህ አላህ ከሻ ደግሞ ተአምርም ሳይወርድ ያምናሉ ወላኪን አክሰረሁም የጅሃሉን ብዙዎቹ ይህንን ስለማያውቁ ተአምር ቢመጣ ሁሉም ተነስቶ አንድ ላይ የሚያምን ይመስለውና ለምን ተአምር አልመጣልንም ይላሉ ተአምር በመምጣቱ ብቻ የሚያምኑ አይምሰላቸው ብዙ ሰዎች ተአምር አይተው ተአምር እኮ ብዙ ብዙ ጊዜ አይተዋል ተአምር ብዙ ጊዜ አይተዋል አዎ አረ እነዚህ ናሱ የረሱል ሰለላሁ ዐለይሂ ወሰለም ሰዎች በነብዩ ጊዜ ራሱ አዎ አረ እንደው አንድ ቀን አቡ ጀህል ምን አለ ሰብስቦ እነዚህ መሪዎቹ ጓደኞቹ ባሉበት እውነት መሐመድ መጥቶ ፊታችሁ ግንባሩን መሬት ላይ ሲደፋ አይታችሁ ዝም ትላላችሁ አለ። አዎ ስንት ጊዜ አሉ እያያችሁት። አዎ እኔ ግን ካየሁት እዚያው እንደተደፋ ረግጬ በግሬ እዚያው ነው የምገለዋል። ትንሽ አልቆዩ እሳቸው መጡ። እንደመጡ ያው ይሰግዳሉ። ሄደው ሰላት ጀመሩ። እንግዲህ ይኸው አቡል ያልከው ነገር መጣልህ አሉ ፊት ፊት ዝም ብለው ይሰግዳሉ እዛ ከዚያ ያየ ሊሄድ ፈለገ ሊመለስ መፍራት ጀመረ ግን ሰዎቹ እንዴት እንዴ ያልከው ነገር እንዴት ነው ማለት ጀመሩ ሲል ብሎ አጠገባቸው ደረሰ አጠገባቸው ሲደርስ አልቻለም ወደኋላ እንደዚህ ብሎ በእጁ እየተከላከለ ወደኋላ ሸሸ ሰዎቹ ሳቁ ገረማቸው ምን ሆኖ ነው አሉ እንደ ወንዶቹ እንደ ትንሽ እንኳን ሳይሞክር ምናምን ያ ተመልሶ መጣ ይንቀጠቀጣል ምን ነው አሉ ሊሄዳ ነበር አላ አጠገቡ ያለው መከላከያው የግመል ኮርማ ነው አለ አፉን ከፍቶ ሊውጠኝ ነበር አለ فليدعو ناديا سندعو الزبانية على الله እሱ ያስተባብረና ሲያጠቃለው ብሎ ቡድኑን ይጥራ እኛ ደግሞ ዘበኞቻችንን እንጠራለን አላ ዘበኛ አለቃ ያዝ ያለው እንዴት ነው የሚያደርገው ባለ መለይ ባያቅ ምን ያቅ እጆን ላይ ነው ብጥስጥስ ነበር የሚያደርጉት ነቢዩ አለይሂ ሰላቱ ወሰላም ምን አሉ የዚያን ቀን ነክተይ ቢሆን ኑሮ አካል አካሉን ነበር መላእክቶች የሚቆራርጡት አሉ አይቷል እኮ ያላዩበት ጊዜ የለም መካከላቸው ከውጭ ሀገር ሰዎች መጥተው እስልምናን ተቀብለው ይፋ እንደ አቡዘር ተናግረው ይሄዳሉ። ግን አይሰሙ አይሰሙ ተናግሯል ለነገሩ እኛና በኒ አብዲ መናፎች ሲያበሉ አበላን አቅራሪዎች ሲያወጡ አቅራሪኛም አወጣን ዘፋኝ ሲያወጡ ዘፋኞች አወጣን ጀግኖች ሲባል ጀግናለን አለ ሁሉ ነገር አለን ሲሉ አለን ስንል ከለታት አንድ ቀን ነብይ እኮ ከኛ ወጣ አሉ አብዱ መናፍስ እኛ ምን እንበል ነብይ ነኝ የሚል ጠፋ ከነሱ እቺ በእንትን በእንቲሳብ ወላ ዝም ብሎ ነኝ በማለት የሚደረግ ነገር አይደለማ ሚና ነብይ ሲሉ የማንችለው ነገር መጣ ስለዚህ እስካለው ድረስ እዋጋዋለሁኝ አላምንም ማለት እ ተአምር በደንብ ይሁዶች ተአምር አይተዋል እኮ እነሱ የሚያወሩት ነው እኮ መርዝ ሊያበሉ አዘጋጅተው በጦርነት አልቻሏቸው ከዚያ በኋላ እርቅ ሲሏቸው እሳቸው ደግሞ ሁሉ ሊሰሚ ፈጅነህ ለሃ ነው እርቅ ከተባሉ ወዲያውኑ ነው የሚለሰልሱት ነቢዩ አለይሂ ሰላቱ ወሰላም በቃ እንግዲህ አንተ የምትገለውን ገለሃል እኛ አሸንፈህናል ስለዚህ እንስማማ አሏቸው ተስማ ችግር የለውም በቃ ተስማምቻለሁ እሺ እንገባበዝ እሺ ለማለት ለመስማማት እኛ ጋር መጥተህ ከተጋበዝክ ነው ችግር የለም አዘጋጁ እንግዲህ ዘይኔ አሉ ዘይነ አደራሽ አሏት እሺ አለች መርዟን ፈጫጭታ ያውቁታል አይ ሰው ለመግደል አይጥ ለመግደል ነፍስ ለማጥፋት መርዝ ያውቁ ነበረ ይሁዶች ድሮ ጀምረው አሁን ቀመመው ገበያ ላይ አዋሉት ምን ምን ነው የሚበላው መሐመድ ብላ እንደወዳጅ እንደ ጥሩ ነገር እንዳደረግለት ፈልግ የትኛው የስጋ አይነት ነው የሚወደው ቅልጥም ጋር የተያዘ ነው በቃ አገኘች አስተካክላ እንግዲህ ተመልከቱ ሁሉ ሙስሊም አረኛ እነዚህ ሰዎች እንዴት እናምናቸዋለን ትናንትና ከድተውን ስንት ቃል አፍርሰው አላሉም እሺ ብሎ ሰሃባ ሁሉ ተንጋግቶ በተለይ በራ እሳቸው ጋር አብሮ ነበር እሳቸው አጠገብ ማዱ ቀረበ እሳቸው አረብ አድርገው እንደዚህ ሲለክሱት መስሙም አላቸው ስጋው እኮ ነው መሐመድ አውቀሃል እኔ እኮ መርዝ አለኝ እሳቸው አቆሙት በራ እሳቸው መግመሳቸውን ስላወቀ ትንሽ ወረደ ዋጠው በዚያው ሞተ እሱ ነቢ ስ ላ ሰለም መስመው ሲሉ በረአን አስተተው እሳቸውን ጥለው ወጡ አወቀች እሷም እንደተጋለጠች ያ ሁሉ ተንኮሉ ውስጥ ጀርባ ተንኮሉ ጀርባ ላይ የነበረ ሰው ሁሉ ገባው እንግዲህ የሰውዬ ምን ሊያደርገን አለቀልን አሉ ነቢ ሰለላሁ ዐለይሂ ወሰለም እስቲ ጥሯት አሉ። ተጠራች። ምን ነው ልጄ ምን አድርገንሽ ነው አሏት። አይ እሱማ ያረከውማ ብዙ ነው። ባሎቻችንን ገለህ፣ ልጆቻችንን ገለህ፣ እኛን ይኸው ያለ ባል ያለ ልጅ አስቀርተህን ብንችልማ ልንገልህ ነበረ። ነብይም ከሆንክ ይኸው ታውቀዋለህ ብለና እንዴው ተዋወቅከው። ተዋት አሉ። ተዋት መርዝ ያበላችን ጠላት ይተዋል። ቀና ብለህ ለምን አየኛ አይደል የሚለው ዘንድሮ ሰው እሳቸው ተዋል ከዛ በራ ታመመ ታመመ ተሰቃየ ሞተ ሲሞት ጠሯትና ሰው ስለሞተብሽ ትገደያለሽ አሏት ይህ ተአምር አይደል ስጋ የሚነግረው ሰው አለ ምግብ የሚና የሚያናግረው ሰው አለ አዩ እኮ በስነ ስርዓቱ መርዝ እንዳረገችበት ነገራ ነገሯት አዎ አለቻቸው ትክክለኛ አማኝ ከሆን ነብይ ከሆንክም አትበላው አያስበላም፣ ይከለክልሃል ጌታ። ካልሆንክ ደግሞ እንድትሞት ቢያንስ የኛ ወንዶች ብቻ ሞተው ሳይቀሩ አንተም እንድትሞት ፈልጌ ነው አለች። ለዚህ ተንኮል ሁሉም ብሎ አሲሮ ነበር ሰው የቀረው ሽማግሌ ሁሉ አሲሮ አሲሮ ነው። ولو أننا نزلنا إليهم الملائكة وكلمهم الموتى وحشرنا عليهم كل شيء قبلا ما كان ليؤمنوا إلا أن يشاء الله ولكن أكثرهم لا يجهلون ولكن أكثرهم يجهلون أوكم إن الذين حقت عليهم كلمة ربك لا يؤمنون يجيتها قال يعرفت شباتوا يامنوا ولو جاءتهم كل آية حتى يروا العذاب الأليم የሚያመውን ቅጣት እሳቱ ነዶ ሲያዩት ፊት ለፊት እንጂ አያምኑም የዚያን ጊዜ ታዲያ ካመኑ አይበቃቸውም አለቀ አይሆንም በቃ አለቀ ተዘጋ وكذلك جعلنا لكل نبي عدوا ለእያንዳንዱ ነቢይ ጠላት አድርገንለታል አለ አላህ ሸያጢን ሰይጣኖች ሸያጢን الانس والجن የጅንም ሆነ የሰው ሰይጣኖችን ጠላት አድርገንለታል የጅን ሳሊህ አለው ዋና ሚነ ሳሊሑን የሰውም ሰይጣን አለው من الجنة من شر الوسواس الخناس الذي يوسوس في صدور الناس من الجنة والناس والناس እንዲያውም አሉ ከጅን ሰይጣኖች የሰው ሰይጣን ነው አሉ ከባዱ እንዴት የጅን ሰይጣኖች አዛን ሲሰማ ሲሸሽ፣ ኢቃም ሲደረግ ሲሮጥ፣ أعوذ بالله من الشيطان الرجيم ሲባል ሲባረም፣ آية الكرسي ሲቀራ ሲሸሽ ነው። የሰው ሰይጣን ግን ይሄ ሁሉ ቢቀራ አይለቅም። የሰው ሰይጣን ጥፊ ነው። ትንሽ ኮርኮም ካረጉት ኦሆ እኒህ ሰዎች አይምሩም፣ ከሰሙብኝ ካወቁብኝ አይለቁኝም ካላለ ዱላ ካልሆነ በአውዙ አይለቅ። አስር ጊዜ ቁል አዑዙ ረብል ፈለቅ ብትቀር አይለቅም። نعم وكذلك جعلنا لكل نبي عدوا شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا عنده لليلاو የተሽጎረጎሩ የተዋቡ የመሰሉ ንግግሮችንና ፕሮፓጋንዳዎችን ለአንዱ ያቀብላል ለማታለል ለማሞኘት ለማሳሳት አትበል እንዲህ አትበል እንዲህ አታርግ እያለ ወለው ሻአ ረቡክ ማ ፈዓሉህ አላህ ቢፈልግ ኖሮ ይሄን አያረጉትም ነበር ፈዘርሁም ወማ የፍተሩን ተዋቸው እንግዲህ ከሚቀጥፉት ጋር እየቀጣጠፉ ይኑሩ ዋጋቸውን ያገኛሉ ወሊተስጋ ኢለይህ ወደ እሱ እንድትዘነበል ነው አፍኢደቱ ለዚነ ላ ዩሚኑነ ቢልአኺራ በእነዚያ በአኼራ የማያምኑት ሰዎች ልቦና ወደ እነሱ እንድትዘነበል ነው ይህንን የተዋበውን ንግግር አንዱ ወደ ሌላው የሚያስተላልፉት وليرضوه لودوت وليقترفوا ما هم مقترفون يمي ونجلوتن يميكا يميكماچتن ونجل اندي كما نو ليقترفوا ليجمعوا او ليجترئوا او ليعملوا وليكتسبوا ما هم مكتسبون وليعملوا ما هم عاملون له أسأل الله سبحانه وتعالى بأسمائه الحسنى وصفاته العلى أن يوفقني وإياكم لما يحبه ويرضاه إنه نعم المولى ونعم المجيب والسلام عليكم ورحمة الله وبركاته